አቡ አሱልህ ባቡ ሱልህ እርቅን የተመለከተ እርቅን ሰዎችን ማስታረቅና ማግባባትን የተመለከተ عن عمرو بن عوف المزني رضي الله تعالى عنه أن رسول الله صلى الله عليه وسلم قال يا الله ملاكتن عنده هلال عمرو بن عوف المزني رضي الله تعالى عنه أن رسول الله صلى الله عليه وسلم يا الله ملاكتن قال عنده ብለዋል አሱልሑ ማስታረቅ በሰዎች መካከል ማግባባት ጃኢዙን በይነል ሙስሊሚን በሙስሊሞች መካከል እጅግ የሚበረታታና የሚበቃ ነገር ነው። አስታራቂ ሆኖ መካከል ላይ መግባት ሙዘኒ አቡ አብዱላህ አምር ብን አውፍ እብን ዘይድ እብን ምልሓ አልሙዘኒ ነው ጀዱን كثير آه، ابن عبد الله آيات كان قديم الإسلام قدموا الإسلام من يستقبلوا شهيد بدر بدر لا يتساقون واستعملوا النبي صلى الله عليه وسلم على حرم المدينة مدينة حرم لا يستطيع أن تستوى النبي كان أحد البكائي عجيب على قاش كم يدعون صحابي يوسف عنده نبي مات في ولاية معاوية ومعاوية زمن عجزاز يموت إن من لنا للصحابي نبي عليه الصلاة والسلام من دعال الصلح ما استارك ما قبابات جائز بين المسلمين فمسلمون مكاكل من البركات لنا إلا صلحا بايهون ما استارك سجر ምን አይነት ማስታረቅ ሲቀር ሐረመ ሐላለን ሐላልን ሐራም የሚያደርግ አው ሐለ ሐራመን ወይ ሐራምን ሐላል የሚያደርግ ሲቀር በዛ ላይ ግን ማስታረቅ አይፈቀድም። ሁለቱን ሰዎች የተጋጩበትን ስታስተካክልና ስታስታርቅ መካከል ላይ ሐራምን ሐላል አድርገ ወይንም ሐላልን ሐላል አድርገ ሐራም አድርጎ ከሆነ አይፈቀድም። ይሄ ይሄ ተሽሪዕ ነው፣ እጅግ በጣም ክልክል ነው። ለምሳሌ አንድ ወንድና አንድ ሴት ይጣላሉ። ለምንድን ነው ተጣላችሁ? አይ እኔ ያጎቴ ልጅ ነው ያክስቴ ልጅ ናት። በቃ ካልሳምኩሽ ካልሳሜ ተባብለን የተጣላ ነው። አይ በቃ እናንተማ መራራቅ የለባችሁም ተሳሳሙ ብለህ ማስታረቅ አይፈቀድም፣ አይፈቀድም፣ አይፈቀድም። ለምን ይሄ እርቅ ምን አይነት ሱልህ ነው? ምን አይነት ሱልህ ነው? አሐለ ሐራመን ሐራምን ነገር ሐላል ያደርጋል። አው ሐረመ ሐላለን ወይ ሐራምን ሐላልን ነገር ሐራምን ሐራም የሚያደርግ ወይንም ደግሞ ሐራምን ነገር ሐላል የሚያደርግ በመካከል ላይ መፈጠር ብቻ የለበትም እንጂ ማስታረቅ ይቻላል። እና ይበረታታል ወል ሙስሊሙን ሙስሊሞች ደግሞ አላ ምንጊዜም በመስፈርታቸው ላይ ጽኑ ናቸው። መስፈርታቸውን አያፈርሱም። እንታረቃለን ይሄን እንዳታደርግ እንታረቃለን ይሄ እንዳይሆን ይሉና መስፈርት ይኖራቸዋል። ሙስሊም ደግሞ በመስፈርቱ ላይ በጣም ጠንካራ ነው። መሸወድ ማታለልና ከመስፈርት ውጭ መውጣት አይፈቀድም። ኢላ ሸርጡን ባይሆን መስፈርት ሲቀር ምን አይነት መስፈርት ሐረመ ሐላለን ሐላልን እርም የሚያደርግ ከሆነ ይሄ መስፈርት አይፈቀድም። አንተ ጋር የምታረቀው ጁማዓ የማትሄድ ከሆነ ነው። አንተ ጋር የምታረቀው ጀማዓ የማትሄድ ከሆነ ነው። አንተ ጋር የምታረቀው ዳዕዋ የማታደርግ ከሆነ ነው። የተለያየ ወይንም እስላማዊና ሐላልን ነገር ሐራም የሚያደርግ መስፈርት ከተደረገ ለመስፈርቱ ተገዥ አይደለሁም ይባላል ማለት ነው። አው አሐለ ሐራምን ወይ ሐራምን ነገር ደግሞ ሐላል የሚያደርግ እርቅ ሲቀር ወይንም መስፈርት ሲቀር እንጂ ሙስሊሞች በመስፈርታቸው ላይ ቋሚዎችና ጽኑዎች ናቸው። መስፈርታቸው ላይ ይጸናሉ። ባይሆን ይህ አይነት መስፈርት ሲቀር ረዋሁ ትርምዚ ወሰሐሁ ትርምዚ የዘግበውት ሐዲሱን ሰሒህ ነው ብለዋል። ወአንከሩ አለይ እሱ ላይ ተቃውሞ ትንሽ ሐዲሱ ላይ ትንሽ ተቃውሟለን እያሉ ነው። ለምን ለአነሁ ለአነ ራዊ ከሲር እብኑ አብድላህ ከሲር እብኑ አብድላህ የሚባለው ሰውዬ ነው የዘገበው። እብኑ አምር እብኑ አውፍ ضعيفን ይህ ሰው ደግሞ በጣም ደካማ ነው ተብሏል። ያ በጣም ደካማ ሰው ነው። ላኪን አልሐዲሱ ሰሒህ በሌላ ይደገፋል ሐዲሱ ዋና አቢ ሁረይራ ረዲየላሁ ተዓላ ወከአነሁ አከበረው ሐዲሱን ሸኹ ይመስላሉ። ወከአነሁ ማለት ልክ ይመስላሉ። ማን ባለ ብሉገል መራም اعتبره بكثرة طرق እዚህ ቦታ ለምን ዘገቡ ضعيف ከሆነ ከተባለ ላለው اعتبره ተመልክተውት ቆጥረውት ሊሆን ይችላል። ቢከፈረት የቆሮጭ ሐዲሱ የመጣበት ሰንሰለትና መስመሩ ብዙ ስለሆነ በብዙ ሰንሰለት ከመጣ በአንድ በኩል በጣም ضعيف ሲሆን በተወሰኑት የተለያየ ትንሽ ወፍና ቢኖርበት ሁሉም ተጠጋግኖ ምን ሊሆን ይችላል ወደ ጠንካራነት ሊመጣ ይችላል ብለው አስበውት ሊሆን ይችላል። ወቀርቷ ኢብኑ ሒባን ለምሳሌ ኢብኑ ሒባን ሰው ነው ብለዋል። ምን ሐዲስ አቢ ሁረይራ ረዲየላሁ ተዓላ ዐንሁ ከአቡ ሁረይራ በተዘገበው መስመር ይሄንኛው ከአምር ኢብኑ አውፍ አልሙዘኒ የተዘገበው ነው ضعيف ነው የተባለው። ኢብኑ ሒባን ላይ ሰው ነው ብለዋል። የተዘገበው ደግሞ ከአቡ ሁረይራ ነው። በሌላ መስመር ነው የወረደው። ተመልከቱ ሶስት አራት ሐዲሶች በአራት በተለያየ መስመር ከወረደ በዚህኛው መስመር ደካማ ቢሆን በዚህ አነስ ያለ ደካማ በዚህ ደግሞ ትንሽ ሻል የሚል ሻል የሚል ከሆነ እነዚህ ተደጋግፈው ምን ይሆናሉ? ሐዲሱ ተቀባይነት ይኖረዋል ማለት ነው። كثرة الطرق ራሱ የጎዳናውና የሰንሰለቱ መብዛት ትልቅ ጥቅም አለ። ወአን አቢ ሁረይረተ ረዲየላሁ ተዓላ አን ረሱላላህ ሰለላሁ ዐለይሂ ወሰለም አፈጥነው አላህ አን ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለዋል لا يمنع جار ጎረቤት እንዳይከለክል جاره ጎረቤቱን እንዳይከለክለው أن يغرز ሀታ መትከልን እንኳ ቢሆን ከሸበተን እንጨት ፊጅዳሪ ግድግዳው ላይ መጥቶ እንጨት ወይንም ሚስማር ቢተክል እንኳ እንዳይከለክለው ብለዋል። እስከዚህ ድረስ ነው ጉርብትና ሐቅ። ሰዎችን ለማግባባት እስከዚህ ድረስ ጫና አድርገህ ልታግባባም ትችላለህ። አቡ ሁረይራ ናቸው። ነብዩ ምን ብለዋል አሉ? ላ እንዳይከለክል ጃሩን ጎረቤት ጃረሁ ጎረቤቱን እንዳይከለክለው ልብስ ላስጣ ቢለው፣ እህል ላስጣ ቢለው፣ እንደዚህ ላስገባ ብለው፣ እቃ ላስቀምጥ ቢለው እንዳይከለክለው ሀታ ራሱ ምን ላይ ግድግዳ አንድ መካከል ላይ የሚከፍላቸው ግድግዳ ሊኖር ይችላል፣ ወይንም አጥር ሊኖር ይችላል። ሀታ አየግሪዘ ኸሸበተን እንጨት እንኳ ቢሸክል ማለት ነው። ሲጋሪ ግድግዳው ላይ አምጥቶ እንጨት ቢሸክልበት እንኳ ያ ማለት ሰዓት ምንድን ያለው ሚስማር ወይንም ቡለን ቢያስገባ እንኳ ለምን ለእቃ መስቀያ አድርጎ ማለት ነው። እቃ መስቀያ ያ እንኳ ቢሆን ብለዋል ነብዩ አለይሂ ሰላቱ ወሰለም። ግድግዳ ልታፈርስ ነው እንዴ? እንደዚህ ልታደርግ ነው እንዴ? እንደዚህ ጨካኛ ትሆኑ ለቀቅ አድርጉ ለጎረቤት እያሉ ሐታ ነብዩ አለይሂ ሰላቱ ወሰለም ጎረቤት አደራ የጎረቤትን ነገር አደራ የጎረቤትን ነገር አደራ የጎረቤትን ነገር ጅብሪል በተደጋጋሚ ነገረኝ። ሀታ በነንቱ እነሆ ሰይወርሱ ጎረቤት መውረስ አለበት ብሎ የሚወስንና የሚነግረኝ መሰለኝ አሉ። በጣም በጣም እስከዚህ ድረስ ግጭት ጫና የመፍጠሩ ማለት ነው። እና ثم يقول አቡ ሁረይራ ረዲየላሁ ተዓላ ዐንሁ አቡ ሁረይራ እንዲህ አሉ። ይህችን ሐዲስ ሲናገሩ መዲና ላይ ነበር። የመዲና ሰዎች ነብዩ ከእንትና አቡ ሁረይራ ከነብዩ እና ከሷሃ ከእንትን ከኸሊፋዎች በኋላ መዲና ላይ ምን ሆነው ነበር? አሚር ነበሩ። አሚር በነበሩበት ጊዜ ነው። ይሄን ሲነግሯቸው ሁሉም ግማሹ አንገቱን ዞር ያደርጋል፣ ግማሹ አንገቱን አጥፍ ያደርጋል። በቃ ሁሉም ምን ምን ሆነበት ማለት ነው? ከበደ እንጂ ግድግዳ ላይ አምጥቶ እንጨት ግድግዳ ላይ ሚስማር አምጥቶ ግድግዳ ላይ እስከዚህ ድረስ አቡ ሁረይራ ያካብዳል ይሉ መሰላቸው። ثم يقول አቡ ሁረይራ ረዲየላሁ ተዓላ እንዲህ አለ ማሊ አራኩም ለምንድን ነው የማያችሁ? አንሃ ሙዕሪዲን ከዚህ ነገር ስታፈነግጡ አንገታችሁን ዘወር ለምን ታደርጋላችሁ? በትክክል ስሙ ደስተኛው ናችሁ። ወላሂ በጌታ ይሆንብኝ ለአርሜን ቢሃ ራሴ ወረውራታለሁ። በይነ አክታፊኩም በትከሻችሁ ላይ ራሴ ቸክለዋለሁ። እየመጣሁ ግቢ ያቸዋለሁ። አሚር ስለነበረ እንደዚህ እንትን የምትሉ ከሆነ ለአርሜን ወረውራታለሁ። አንድ ሐሳቡን ሊሆን ይችላል መልእክቱን አስተላልፈዋለሁ ለአርሚየን ነቢሃ አይደ አርሚየን ቢሃዲሂል አሐዲስ አነበውያ በዚች ነብያዊ የሆነችን መልእክት ወረውራታለሁ በይነ አካፊኩም በትከሻችሁ ላይ እጭንባችኋለሁ። አን መልእክቱን ማስተላለፉ ጫና መፍጠሩ ነው። ወይንም ደግሞ ለአርሚየን ነቢሃ ይችን ያዘዝኳቸውን እግር ግዳ ላይ እንጨት መትካልን በይነ አካፊኩም በትከሻችሁ ላይ የተንጠላጠልኩ ራሴ ምን አደርገዋለሁ እተክለዋለሁ አላቸው። አሚር ስለነበረ ነው ጫና የፈጠረባቸው። መዲናን እያስተዳደረ ስለነበረ ነው በዛን ሰዓት ሀታ ለአሚሮች ወኪናየቱን አን ኢጅራኢ ሀዚህ ሱና ወተንዚቢ ሱና እርቃት አለው ላይ ጽናት ቁርአን በግድ ወቀህረን በአሸናፊነት እወጣታለሁ ደግሞ አደርጋታለሁ ወዛሊከ ሊአነ አባ ሁረይራ ካነ ኢዛት አሚረን አለል መዲና ወሌል አሚር አዩ ነፍሲ በአሕካመ ሸሪዓ ቀህረን አለናሲ ማለት ነው ሰዎች የሚጠቅማቸውን ነገር ማስገደድ አለ وعن وعن ابي حميد الساعدي رضي الله تعالى عنه ابا حميد الساعدي قال قال رسول الله صلى الله عليه وسلم الله ملك تنيا لا يحل لامرئ ለአንድ ሰው አይፈቀድለትም አየእኹዘ ሊወስድ አፈን የጓደኛ አፋ አኺ አፋ አኺ የወንድሙ ዘንግ መውሰድ አይገባውም ቢገይሪ ጢቢ ነፍሲን ሚንሁ ከሱ ፍላጎትና ደስተኛ ሳይሆን ማለት ነው። የወንድሙን ዘንግ ማንቀሳቀስ አይፈቀድም። በአሁኑ ሰዓት የወንድሙ ምንድነው ዘንግ ሳይሆን በአንድ ድምፅ የወንድሙን ሎከር ሎከር አላስቸገረም። የወንድሙን እርገንዶ ሁላችሁም አሁን ነው የምትሄደው። አዳራሽ ወጣችሁ رواه ابن حبان أن يأخذ لوسع أخي يوندم من زنج من قساقس يلبتم بغير إذن بغير بغير ከወንድሙ ፈቃድ ሳይኖር ማንቀሳቀስ አይፈቀድለትም። የእነሱን ኻጢር መጠበቅ አለበት። በጀንዱ ቀይረን ዝም ብለን በነፃነት ደግሞ በተለይ በተለይ በጣም በተለይ ያለቀች እርገንዶ በአዲስ እርገንዶ መቀየር እሱ አደጋ ነው። ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።